قُلْ إِنَّ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم آه، يقول المؤلف يا كتاب بالبيت صافي شيخ دكتور ፈውዛን ሳልሕ እብን ፈውዛን አልፈውዛን ይላሉ። ወኢለይከ ወደ አንተ እንግዲህ ይኸው እንጠቅስልሃለን ይላሉ። በያን የሚያብራራ የሚገልጽ የሆነ አልወሳኢሉል ቀውልየ ንግግራዊ አዳራሽ የሆኑ ተግባራቶችና ወልፊዕልያ ተግባራዊ የሆኑ አዳራሽ ተግባራቶች ወልፊዕልያ ተግባራዊ ፊዕል ማለት ተግባር ማለት ነው። ወልፊዕልያ ተግባራዊ ቀውልያስ ምን ማለት ማለት ንግግራዊ ወይሌከ ወደ አንተ ይኸው እንካ እንሰጣለና ማለት ነው። በያን ማብራሪያ አልወሳኢሉ ልቀውልያ ንግግራዊ አዳራሽ የሆኑ ተግባራቶች ወልፊዕልያ ተግባራዊ አለዚ ያቺ ነሃ አንሃ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የከለከሉት የሆነ እነዚህ ነብዩ አይደለም መዳረሻዎቹ ለሽርክ መዳረሻ የሚሆነውን ከልክለዋል። ለምንድን ነው እነዚህ መዳረሻዎች የከለከሉት ከተባለ ሊአነሃ ምክንያቱም እሷ ቱፍዲ ምን ትላለች ታደርሳለች ኢለ ሽርኪ ወደ ምን ወደ ሽርክ ስለምታደርስ ነው። መስኮቱ ክፍት መሰለኝ፣ ዝጉት። እሺ፣ እዚህ ጋር በሩን ዝጉት። ድምፅ ምናምን ይመጣል። እሺ የመጀመሪያው ነሃ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክለዋል ይላል። አኒ ተለፉዚ ምን ከማለት ከመናገር ከልክለዋል ይላል። ነሃ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክለዋል። አን ተለፉዚ ምን ከማለት ከመናገር አለቲ ያቺ ፊሃ ተስዊያ በውስጧ እኩል ማድረግ ወይም ማስተካከል ያለበትን ንግግር ቃል ከልክለዋል። በይነ አላህ ወበይነ ኸልቂህ በይነ አላህ በአላህና بين الله وبين خلقه بفطران مكاكل ما استكاكل يا اللبس النقر يا الله ملك كل كالكلوات مثل مثل ما شاء الله وشئت مالك ما شاء الله ما شاء الله الله شاء الله فلقى وشئت أنتم قلت له الله فلقى أنتم فلك قلت له ማሻአላህ ሸሂድ አንተ ማልክ አላህ ማለ ብለው ግልጽ ነው። ደግሞ ወደ future ስንቀይረው አንተና አላህ ካላችሁ የምንለው ነገር አለ አይደል? አንተና አላህ ካላችሁ ትላለህ። አላህና ሰውየውን እኩል አደረግን አይደል እንዴ? ይቻላል? አይቻልም። ይሄ እኮ ትንሹ ሽርክ ነው፣ ግን ነብዩ ወደ ትልቁ ሊያዳርስ ስለሚችል ከልክሏል። لولا الله አላህ ባይኖር ኖሮ وأنت አንተ ባትኖር ኖሮ ይላል ለውለላህ አላህ ባይኖር ኖሮ ወአንተ አንተ ሴቶች ባረከላሁ ፊኩም ኪታቡ ተይት ቀርታችኋል። ኪታቡ ተይት ቀርታችኋል። አልቀራችሁም። የቀራችሁ አይመስለኝም። ልክ ነኝ። ቀርተሻል እ እኔ ቀራችሁ አይመስለኝም ማለት አዎ ይመስለኛል። እና ካልቀራችሁ አሁን እኔ የጀመርኩት record አለ ኪታቡ ትሄድ record እየወሰዳችሁ ኪታቡን ተከታተሉ። እሺ مهم ነው። بارك الله فيكم وأمر እና لولا الله አላህ ባይኖር ኖሮ وأنت አንተ ባትኖር ኖሮ ብሎ ማለትንም ነቢዩ ምን ብለዋል? ከልክለዋል። وأمر አዘዋል أن يقال እንዲባል በደለ ዛሊክ የዚህንን ምትክ በደለ ዛሊክ የዚህ ምትክ እንዲባል ነብዩ አዘዋል። ምን ብለው አዘዙ? ማሻ አላህ አላህ እኮ ሻ ፈለገ ثم شئت ከዚያም አንተ ፈለክ እንደው ያንተ መሽያ ተሳካ እንደው የአላህ ፍላጎትና ያንተም ሳይሆን የሚባለው ምንድን ثم ምን ማለት ከዚያም ልዩነት አለ የለው ዋው ካደረግን አላህና አንተ ካልክ አላህና አንተ እኮ ባትኖሩ ኖሩ አላህም አለ አንተም ማልክና ልዩነቱን ተመልከቱ። ማሻ አላህ ሻፈለገ ከዚያም አንተ ከዚያም ልዩነት አለው አይደል? ምክንያቱም የሰው ልጅ መሽያ ከማ በኋላ ነው ከአላህ وما تشاءون إلا أن يشاء الله ከአላህ መሽያ በኋላ ነው። ለምንድን ነው ልዩነቱ ምንድን ነው ከተባለ لأن الواو ምክንያቱም ዋው ዋው በመሃል ገብታ የምትጠየይዟ تقتضي التسوية እኩል ማድረግን ታስከትላለች። ተቅተዲ ታፊዛለች ወይም ታስከትላለች። አተስዊያ ምን ማድረግን እኩል ማድረግን ጃ ሙሐመዱን ወዘይዱን ካልኩኝ ሙሐመድን መጣም ዘይድ ግልጽ ነው። ሁለቱም መምጣታቸውን እኩል ነው። ثم ካልኩስ ርቀት አለው አይደል እንዴ? ጃ ሙሐመዱን ثم ዘይዱ። ስለዚህ ሙሐመድ ከመጣ በኋላ ነው ዘይድ የመጣው አይደል? የገባችሁ ነው። ስለዚህም በሱመ የሚቀመጥና በዋው የሚቀመጥ አይደ- አንድ አይደለም። ስለዚህ ነቢዩ ከለከሉ። ثم تقتدي ምክንያቱም ثم لأن الواو تقتدي التسوية ምክንያቱም ዋው ተስዊያን ነው የምታስይዘው ثم ደግሞ ተቅተዲ ታስከትላለች ወይም ታስይዛለች አተርቲብ ምንን ምንን ቅድመ ተከተልን ያስይዛል ልዩነቱ ከዛ አንጻር ስለሆነ ነብዩ ከልክለዋል وهذه التسوية ይቺ ማስተካከል እኩል ማድረግ في اللفظ በቃል ደረጃ ማለት ሰውየው ተነስቶ ማሻአላህ ወሺት ግልጽ ነው ኢዛ ሻ ኢዛ ሽእተ ወኢዛ ሻ አላህ ወሽእት ቢል ወይም ደግሞ ለውላ አላህ ወአንተ እያለ ቢናገር አንተና እኮ አላህ አንተ አላህና አንተ እኮ ባትኖር ነው አልቆልኝ ነበረ ቢል ሰውየው እንደው አንተ ባትኖር ይላል። አንዳንዱማ አላህንም አስወግዶ ይህ ቃል ዋህሊ ተስዊያ ፍለፍ ሽርኩን አስተዋል ምንድነው ትንሹ ሽርክ ነው ወሁወ እሱ ወሲለቱን ኢለ ሽርክ ልአክበር ወደ ሽርክ ልአክበር የሚያዳርስ ነው ይላል ግልጽ ነው አሳኒ ሁለተኛው ይሄ እንግዲህ ነብዩ ምን ያክል ማለት ነው እንደተከላከሉ የሽርክ መዳረሻዎችን የሚያሳይ ነጥቦችን ነው እየዳሰስን ያለ ነው። الثاني نهى صلى الله عليه وسلم عن الغلو የአላህ መልእክተኛ ድንበር ከማለፍ ከልክሏል። ፊ ተዕዚም القبور ቀብርን በማላቅ ቀብርን በማላቅ ቢልቢናኢ በመገንባት አለይሃ በሷ ላይ ቀብርን መገንባት አይቻልም ማለት ነው። ወኢስራጂሃ በእሷ ላይ ምን በማድረግ መብራቶችን በማድረግ ወተጅሲሲሃ እንዲሁም ጅሶ ማድረግ በጅሶ መስራት። አሁን ደግሞ ጅሰን በለው ግልጽ ነው። የመሳሰሉት ወይም ደግሞ በሲሚንቶ መስራት ተጅሲስ ውስጥ ይገባል። ወልኪታበቲ አለይሃ በሷ ላይ መጻፍ ባለፈው አሳልፍ ያለችን ነገር በእሷ ላይ ይጽፋሉ የሰውየውን የሟቹን ስም መች እንደመተ በምን ጊዜ እንደሞተ በምን ጊዜ እንደተወለደ ከዚህ ከዚህ አመት እያሏል ይጽፋለዋል የሞተበትን ቀን ስሙን እኝን ይመስላል ይሄ ሁላ በሸሪያ የለም ምንድን ነው ያልኳችሁ ሰው ሲሞት የሚደረገው ምንድነው ተብሏል በቃ እኩል የስንዝር ያክል ከፍ ትላለች ቀብሯል አፈሩን ትንሽ ስንዝር ያክል ከዛ ወይ በጭንቅላቱ በኩል ወይ በእግሩ አቅል በኩል ምን ይደረጋል? ምልክት ይደረጋል። አለቃቸው። አንዱን ቀብር ከአንዱ ለመለየት ነው። ሌላ ነገር የለም። አሳሌት ነሃ ነቢይ ዓለይሂ ሰላቱ ሰላም ከልክለዋል ይላል አን ኢትኻዝል ቁቡሪ ቀብርን ከመያዝ ከልክሏል። መሳጂዳ መስጂድ አድርጎ ከመያዝ ሊሰላቲ ምን ለማድረግ ሰላት ለመስገድ እንዳያሰዝን ሊአነ ዛሊከ ምክንያቱም ይህ ወሲላ መዳረሻ ነው ወሲለቱን መዳረሻ ነው ሊዒባደቲሃ እሷ ምን ለማለት ለማምለክ ቀስ በቀስ ነው ስር እየሰደደ የሚመጣው ስለዚህ ከልክሏል እዛ ቦታ ላይ አይቻልም ነሃ ሌላኛው ነብዩ ከልክሏል አን ሰላቲ ከመስገድ እንደ ጡሉዕ ሸምሲ ፀሐይ ሲወጣ መስገድንም የአላህ መልእክተኛ ከልክሏል። ፀሐይ ሲወጣ ምን አይልም አይሰገድም። የአላህ መልእክተኛ ምን ብለዋል? ከልክለዋል ከልክለዋል። እንደ ጡሉዕ ሸምሲ ወኢንደ ጉሩቢሃ ፀሐይ ምን ስትል ስትገባም አይሰገድም። ፀሐይ ሲወጣ መስገድ ይቻላል አይቻልም? አይደል? ይህን ተምራችኋል ሁላችሁ። ሊማ ፊ ዛሊከ ምክንያቱም በዚህ ውስጥ ስላለ ነው። ሊማ ፊ ዛሊከ በዚህ ውስጥ ስላለ ነው። ሚነ ተሸቡሂ መመሳሰል ቢለዚነ በእነዚያ የስጁዱነ ለሃ ለእሷ ምን ለሚሉ ለሚሰግዱ ለማ ለፀሐይ ፊ ሀዚህ ለአውቃት በዚች ወቅት ውስጥ ፀሐይ አምላኪዎች ለእነዚህ አካሎች ስለሚሰግዱ ነው ምን ያለው የተከለከለው ማለት ነው። መፍሁም ባረከላህ ስለዚህ ይህንን እንዴት እኛ አሁን ለፀሐይ እንሰግዳለን ግን ከእነሱ ጋር መመሳሰል እንደው እንዴት ነቢዩ መመሳሰል እንኳን እንደከለከሉ ተመልከቱ። ምክንያቱም ማንኛውም ሰው አንድን ነገር ላይ ነው ደረጃ በደረጃው መጀመሪያ ይመሳሰላል፣ ከዛ በኋላ እያለ ይተገብረዋል ማለት ግልጽ ነው። እና ያንን ነገሮች ነው ሰዎች የሚፈጽሙት ማለት ነው። ከዛ አንጻር ክልክል ነው። ነሃ ከልክሏል። ሌላኛው ነብዩ አን ሰፈሪ ከመጓዝ ኢላ አይ መካኒን ወደ ማንኛውም ቦታ ሚን አልአምኪነቲ ከቦታዎች መጓዝን ከልክሏል። ቢቀስድ ተቀሩቢ ኢለላህ ወደ አላህ መቃረብን በማሰብ መጓዝን ከልክለዋል። التقرب إلى الله فيه بزوس بالعبادة من بمدرك عملكم بما كناون إلا المساجد إلا ال... إلا إلى المساجد ثلاثة ሶስት መስጊዶች ሲቀር ነብዩ ለኢባዳ ብሎ ከአንድ ቦታ ተነስቶ ጉዞ ማድረግን ከልክሏል። ከዚህ ተነስቶ ሀረር የሚገኘው ማን የሚባል መስጊድ አቡበክር ስዲቅ የሚባል መስጊድ ላይ ኢባዳ ፈጽማለሁ ብሎ ሰውየው መሄድም ምን ከልክሏል። ሌላም ቦታ ቢሆን ከዚህ ተነስቼ አንዋር መስጂድ ኢባዳ ለመፈጸም እዛ አስቦ መሄድ የለበትም። ወደ አላህ አቃርበኝ የተለየ አጅር አገኛለሁ እዛ ብሎ ማለት አይቻልም። የሚቻለው ወዴት ነው? ሶስት መስጂዶች አልመስጂዱል ሐራም የተከበረው መስጂድ አልሐራም መከተል ሙከረማ ማለት ነው አይደል ያለው ወደዛ ይቻላል ከዓባ ማለት አልመስጂድ ነበዊ ሁለተኛው ደግሞ መዲና የሚገኘው መስጂድ ነበዊ የነቢ መስጂድ ሶስተኛው አልመስጂድ አልአቅሳ የሚቻለው ወዴት ነው ወደ መስጂድ አልአቅሳ ይቻላል ከዚህ ውጭ ወዳሉ ቦታዎች ግን ወደ ማንኛውም ተቀሩብ ለማድረግ ብሎ ኢባዳን እፈጽማለሁ የተለየ አጅር ያስገኝልኛል ብሎ መጓዝም የአላህ መልእክተኛ ምን ብለዋል? ከልክለዋል ማለት ነው። ግልጽ ነኝ። አሳድስ ስድስተኛው ነሃ አኒል ጉሉዊ የአላህ መልእክተኛ ምን ብለዋል? ከልክለዋል። አኒል ጉሉዊ ምን ከማድረግ ድንበር ከማለፍ አኒል ጉሉዊ ድንበር ከማለፍ ፊ መድሒሂ እሳቸውን በማሞገስ ድንበር ማለፍን ነብዩ ከልክሏል። ለምንድን ነው ነብዩን ማሞገስ አለብን የለብንም? አዎ ማሞገስ አለብን። ስለኛ ብዙ ነገር ሆነዋል። ግልጽ ነው አለ ብዙን ነገር ውለታ የዚህ ኡማ ውለዋል ማለት ነው። የአላህ መልእክተኛ ብዙ ማለት ነው። ግን ጉሉው ማለት ግን ይቻላል? አይቻልም። ወነሃ ወነሃ አኒል ጉሉው ፊ መድሒሂ እሳቸውን በማሞገስ ላይ በማወደስ ላይ ድንበር ማለፍን የአላህ መልእክተኛ ይከልክለዋል። ምን አሉ? ላ ቱጥሩኒ ሌላ ቦታ ላ ተጥሩኒ ነው ላ ቱጥሩኒ ብሏል እዚህ ምን አትበሉኝ፣ እሽክብ እሽክብ አትበሉኝ፣ ከፍ ከፍ አታድርጉኝ ማለት ነው። ግልጽ አለ። እሽክብ እሽክብ አታድርጉኝ፣ እሽክብ እሽክብ አታድርጉኝ ማለት ገብቷቸዋል። ከፍ ከፍ አታድርጉኝ ከማ አጥረት ነሳራ ነሳራዎች እሽክብ እሽክብ እንዳሉት ከፍ ከፍ እንዳደረጉት ኢብኑ መርያም የመርየም ልጅ ዒሳ እናሳ እሷ አነ አብዱን ኢነማ አነ አብዱሁ እኔ እኮ የአላህ ምንድን ነኝ ባሪያ ፈቁሉ ብላችሁ በሉ አብዱላሂ ወረሱሉ የአላህ ምን ባሪያና መልእክተኛ በማለት አስቀምጡ። ከዚህ በዘለለ ከፍ እንዳታደርጉኝ በማለት የአላህ መልእክተኛ ተናግረዋል ማለት ነው። ምን ያክል ነብዩ ወሳኢል የሚሆኑን ነገር እየከለከሉ እንዳለ በግልጽ እያየን ያለነው ነገር ነው። ባረከላሁ ፊኩም። ግልጽ አለ። ይሄ እንግዲህ በጣም በጣም በጣም በጣም ትኩረት የሚሰጠው የሆነ ነገር ነው ማለት ነው። ኸይር ወሊጥራ ኢጥራ ማለት هو المبالغة في المدح هو المبالغة ድካ መድረስ ነው ፊልመት በምን በማሞገስ ድንበርን ማለፍ ወይም ደግሞ ድካ መድረስ እሺ አሳቢዕ ሰባተኛው ወነሃ ሰለላሁ ዐለይሂ ወሰለም አኒል ወፋ የአላህ መልእክተኛ ከልክለዋል። አኒል ወፋኢ ቢነዝሪ በስለት መሙላትንም ከልክለዋል። የት ልብ በሉ እንዴ! ስለት መሙላት ከልክለዋል እንዴ! እንዳትሉ እናስጨርሰው። ነሃ ወነሃ አኒል ወፋኢ بالنذر በስለት መሙላትን ከልክለዋል። إذا كان ከሆነ የት في مكان በቦታ يعبد فيه صنم ጣዖት የሚገዙበት ቦታ ላይ የተሳለውን ስለት መሙላትን ከልክሏል ነብዩ أو يقام فيه ወይ የሚቆምበት ቦታ አው ይቃሙ ፊሂ በዛ ውስጥ የሚቆምበት የሚቆምበት ማለት ላዩ ላይ ሳይሆን የሚፈጸምበት ማለት ነው። እዚህ ጋር የሚፈጸምበት ፊሂ ዒዱን ምን ሴርሞኒ ክብረ በዓል ሚን አዕያድ ልጃሂልያ ከማሀይማን ምን እ ክብረ በዓሎች የሚፈጸምበት ምሳሌ ኢሬቻ ብለው የሚያከብሩበት አለ አይደለም ምሳሌ አዳማ ናዝሬት ላይ ሬቻ የሚፈጸምበት ወንዝ አለ እዛ ቦታ ላይ በአዳም ልኮ የሚፈጸምበት ነው። እዛ ቦታ ላይ ምን ማድረግ አይቻልም። ተስሎ ነበር ሰውየው ለአላህ ብሎ ነው ግን የተሳለው። ያ አላህ ሐኪም ካሳካልኝ፣ ከዳር ከደረሰልኝ እዛ ቦታ ላይ ሄጄ አርዳለሁ ብሎ ሰውየው ተሳለ። በስለት መሙላት አይቻልም በዚህ ስለት የአላህ መልእክተኛ ከልክሏል። ግልጽ ነው አለ ምንም በስለት በዚህ አይነት ስለት መምላት አይቻልም ማለት ነው። ሺዎቹ አማን ናቸው። ኧረ ይቅር ሌላ ሰው እና ምንድን ነው ተልክሏል ማለት ነው። ከሁለት አንግል አንጻር ነው። ግልጠዋለ ይህ የማይቻልበት ምክንያት ማለት ነው። ከዛ በላይም ሊሆን ይችላል። ሁለት ምክንያት ብቻ ላይሆን ይችላል። አንደኛው እሱ ለአላህ ብሎ ሊፈጽም ይችላል አይደል? ለአላህ ብሎ እኮ ነው የተሳለው። ያ አላህ እንዲህ እጄን ከዛ ቦታ ላይ አድርጋለሁ። ከሁለት አንግል ነው የማይቻለው። አንደኛው ለሌላውን እያስተላለፈ ነው ያለው። እሱ ለአላህ ብሎ ሊሆን ይችላል የሚፈጽመው ካላ ውጪ ላለ ይቻላል ብሎ ሌላ ያስባል አይደል? ሁለተኛው ደግሞ እሱ ዛሬ ሌላ አላህ ብሎ እዛ ላይ ቢያደርግም እዛ ቦታ ላይ ደግሞ የተዓወጅ አይደል እንዴ? ምን ተጃለሰ ተዋረሰ ነው አይደል? ስለዚህ ቦታ ራሱ ራሱን የቻለ አሰር አለውና እሱም እያደር ወደ ሌላ ነገር እንዳያመራበት ከማሰብ አንጻር አው ዩቃሙ ፊህ ዒዱ ሚን አያት ልጃሂልያ ይቻላል ኢዛ ካነ ፊ መካን ዩዕበዱ فيه ሰነሙ أو يقام فيه عيد من أعياد الجاهلية لذا كل هذا يهلا حذر منه نبي من بلوان كالكلوان صيانة ምን ለማለት ለመጠበቅ ሲሉ ሊተውሂድ ምንን ለመጠበቅ ሲሉ ነው? ተውሂድን ለመጠበቅ ወሒፋዘን ዐለይህ በእሱ ላይም ለመጠባበቅ ሲሉ ነው። ወሰደ የአላህ መልእክተኛ ዘግተዋል። ወሰደን ወሳኢል ወሰደን ነው አይደል የሚላችሁ? ወሰደን ለመዝጋት ሊል ወሳኢሊ መዳረሻዎችን ተግባራቶችን ወዘራዒ መሸጋገሪያዎችን ወሳኢል መዳረሻ ነው። ወዘራዒ ደግሞ መሸጋገሪያዎችን አለቲ ያቺ ቱፍዲ ኢለይሂ ወደሱ ምን የምትል እምታደርስ የምታቃርብ የሆነችዋን ሁላ የአላህ መልክተኛ ምን ብለዋል? ከልክለዋል። ወማዕ ሃዛ ከዚህ ጋር እንግዲህ ወማዓ ሀዘል በያን ከዚህ ማብራሪያ ጋር አታም ሙሉ ከሆነ ማብራሪያ ጋር ወማዓ ሀዘል በያን ታም ከዚህ ሙሉ ከሆነው ማብራሪያ ጋር ግን ምን ነቢ ሰለላሁ ዐለይሂ ወሰለም ወልኢህቲያጥ ሸዲድ ብርቱ የሆነ ጥንቃቄ ከማድረግ ጋር ኢህቲያጥ ማለት ማለት ጥንቃቄ ማለት አሸዲድ አለዚ ያ ዩብዒዱል ኡመህ ኡመተል ኢስላምን የሚያርቅ አን ሽርኪ ከሽርክ ከማድረጋቸው ጋር የአላህ መልእክተኛ ትልቅ ጥረት ግረት ከማድረጋቸው ጋር ምን ተፈጸመ? ምን ተከሰተ? ኻለፈል ቁቡርዩን እነዛ ቀብር አምላኪዎች ተቃረኑ ሱነተ ረሱሊ ረሱሊላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ሱና ምን አሉ ተቃረኑ። ወዐሰው አምረሁ የእሱንም ትእዛዝ አመቱ። ወርተከቡ ማነሃሁም አንሁ ወርተከቡ ተገበሩ ፈጸሙ ማነሃሁም የከለከላቸውን አንሁ ከሱ ፈሸየዱ ልቂባበህ ፈሸየዱ ገነቡ አልቂባበ ምኖችን ቁባዎችን ገነቡ ጉልላት ቂባብ ማለት ቁባ ታውቃላችሁ አይደል ቁባ ሲባል ሰምታችሁ ምሳሌ መስጊዶች ላይ ምናምን ያለ ቁባ ይባላል አለል ቁቡሪ በቀበሮች ላይ ጉብ ምኖችን ሰሩ ቁባዎችን ሰሩ እንደውም ጉልላት የሚለው ትንሽ ደስ አይል በቃ ቁባ በሉት ፈሸየዱል ቂባበ አለል ቁቡሪ በቀብሮች ላይ ወበነው አለይሃ አልመሳጂድ በዚህ ብቻ አላበቃም። አንዳንድ ቦታ ደግሞ ከዚህም የዘለለ መስጊድም የገነባል። ወዘየኑሃ ምን አሏት? አስዋባት አስዋባት አሳምሯት ቢአንዋኢ ዘኻሪፍ በተለያየ አይነት ዙኽሩፍ ዙኽሩፍ ማለት ማለት ጌጣጌጥ ዘኻሪፍ ዘኻሪፍ ጌጣጌጦች ወሰረፉ ለሃ ለእሷም ሰጡ ለነዚህ ለቀብራቶች ወሰረፉ ሰጡ ለቀብራትም ለሃ ለእሷ አንዋዓን ምን ልዒባደቲ ከአምልኮ የተለያየ አይነትን ሰጡ ሚን ዱንላህ ከማን ውጪ ከአላህ ውጪ ማለት ይህ እንግዲህ የነቢዩን ሱና ከመቃረን አንጻር ነው የአላህ መልእክተኛ በዚህ አይነት መልኩ አላዘዙም ማለት قال الإمامة العلامة قال الإمام علامة ابن القيم بلوال إمام علامة ابن القيم بلوال ابن القيم منالو رحمه الله ومن جمع يتبسبال عليك السلام ومن جمع يتبسب بين سنتي ረሱልላህ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ሱናና ፊል ቁቡሪ በቀብር ውስጥ ወይም ቀብር ላይ የምንፈጽመውን ነገር ወማ አመረ ቢሂ በሱም ያዘዙትን ወነሃኑሁ የከለከሉትን ተመልከቱ። የነቢዩ ሱና ቀብር ላይ ምንድን ነው የታዘዝነው? ቀብርን ዘይሩ ተብሏል አይደል? አላፈ ፈዙሩሃ ፈኢና ቱዘኪሩኩም ልአኺራ ብለዋል። አኺራን ያስታውሳችኋል። ዘይሩ ቷል ለወንዶች ታዲያ እዛ ስትሄድ የሚባል ዱዓ አለ። ዱዓ ለምናቸው አይደለም የተባልከው፣ ለእነሱ ዱዓ አድርግ። አሰላሙ አለይኩም ትላለህ አይደለ? የሚባል ዚክር አለ አይደለ? ሰላም አለይኩም ብለን ከዛ በኋላ አስተላልፈን እዛ በቀብር መካከል እየረጋገጥን መሄድ እንደሌለብን ግልጽ ነው። ቀብር ላይ መቀመጥ እንደሌለብን እኚህ የመሳሰሉ አደቦች የነቢዩ ሱና አለ። ግን በተቃራኒ ነው። ለነሱ እንግዲህ በተቻለ ዱዓ ታደርጋለህ እንጂ ዱዓ ለምናቸው ተብሏል የለም። ወመን ጀማዓ በይነ ሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም ፊል ቁቡር ወማ አመረ ቢሂ ያዘዙትንም ወነሃኑ ከሱም የከለከሉትን ያው ቀብር ቦታ ደግሞ ስንሄድ የተከለከሉ ነገሮች አሉ። ወማ ካነ አለይህ የሰበሰበ እያለ ነው እንግዲህ ወማ ካነ አለይህ አስሓቡሁ ወማ ካነ አለይህ አስሓቡ የማ ሰሃቦች የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ያሉበትን ተግባር በአንድነት የሰበሰበና ወበይነማ ዐለይህ አክሰሩ ናስ ልየውም ዛሬ ደግሞ አብዛኞቹ የሚተገብሩትን ተግባር በአንድነት ሰብስቦ ያየ ሰው ይላል ኢብን አልቀይም ረአ አሐዱሁማ ይመለከታል አንዳቸው ሙባደን ሊልአኸር ለአንደኛው ተቃራሚ ሆና ብላለች። ረአ ይመለከታል አሐዱሁማ አንዳቸው ሙዳደን ተቃራኒ ሆኖ ሊልአኸር ለአንደኛው ማን ነው ተቃራኒ ሆነው በአሁኑ ሰዓት ያለ ሰው ተግባሩ ምን ብሏል? ተቃርሟል። የማንን ተግባር? የአላህ መልእክተኛንና የሰሃቦችን ሙናቅበን ለሁ ሙናቅበን የሚያበላሽ የሚያፋልስ ሆኗል። ለሁ ለሱ ለዛ ለታዘዘለት ተግባር ማለት ቢሐይቱ ላ የጅተሚዓኒ አንድ በማይሆኑበት መልኩ አበደን መቼም አንድ በማይሆኑበት ሁኔታ ላይ ነው በጣም እንዲህ አይነት ደረጃ ላይ የተደረሰው ይላል ሙአሊፍ ኢብኑ ቀይም ፈነሃ ረሱል ሰለላሁ ዐለይሂ ወሰለም ይላል። ይኸው አሁን ሲያመጣ በምሳሌ ምን አለ? ፈነሃ ፋ እንግዲህ ከመጣ ተፍሲልያ ነች ሲያብራራላችሁ ማለት ምን አለ? ፈነሃ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ከለከሉ አን ሰላት ኢለል ቁቡሪ ወደ ቀብር ምን ማለት ነው መስገድን ከለከሉ ወሃኡላ ይሰሉን ተቃራኒውን እየነገራችሁ ነው እሺ ወሃኡላ ይሰሉን عندها አሁን ያሉ ሰዎች እሷ ዘንድ ይሰግዳሉ ወኢለይሃ ወደ እሷ عندها ከተባለ እሷ ዘንድ ነው ወኢለይሃ ወደ እሷ ወነሃ የአላህ መልክተኛ ከለከሉ አን ኢትኻዚሃ ከመያዝ መሳጂድ መስጂድ አድርጎ ከመያዝ ወሀውላ እነርሱ እኮ የብሉና ምን ይላሉ ይገነባሉ አለ አልመሳጂድ መስጂድ ወይሰሙና መሻሂድ ምን ብለው ይላሉ መሻሂድ መሰብሰቢያ የምንገናኝበት ቦታ ይላሉ መሻሂድ ማለት ማለት መገናኛ መሰብሰቢያ ይላሉ። ሙዳሐተን የምትፎካከር የምትመሳሰል ሊቡዩቲላ የማንም ቤት የአላህን ቤት የሙስሊሞች መገናኛ የቱ ነው? በሐዲስ መሰረት መስጊድ ነው ተብሎ የሙስሊሞች መገናኛ መስጊድ ነው። መገናኛቸው መናፈሻ አይደለም። ይሄ ቀብር ቦታ አይደለም። የሙስሊሞች መገናኛ የአላህ ቤት ያንን ተቃረነዋል። ሙባሐተን ሊቡዩቲላህ ወነሃ ነቢዩ ከለከሉ አን ኢቃድ ሱሩጂ ሱሩጅን ከማብራት ሱሩጅ ምን ማለት ይሄ ኩራዝ ፋኖስ ምንም በሉት በቃ መብራት ወና ከልክሏን አን ሱሩጅ ማብራትን ከማብራት ወሃኡላ እነርሱ እኮ ዩቂፉነ ዩቂፉን አልውቁፍ ዩቂፉነ ይቆማሉ። አልውቁፍ መቆምን ዩቂፉን አልውቁፍ አላ ኢቃቢ ምን በማለት ላይ ዩቂፉነ ይቆማሉ ነው እዚህ ጋር ወይም ወቅፍ ያደርጋሉ የሚለውን ትርጉም ሊይዝ ይችላል። አልውቁፈ መቆምን ውቁፋ ስንል ደግሞ እዚህ ጋር ደግሞ ወቅፍ ማድረግ ወቅፍ ምን ማለት እ ይሰጣሉ ነው መስጠትን ይሰጣሉ ወይም መቆምን ይቆማሉ አላ ኢቃድል ቀናዲል ቀናዲሎችን በማንደድ ላይ አላ ኢቃዲ በማቀጣጠል በማንደድ ላይ አልቀናዲል ቀናዲል ማለት ማለት ነው ቀናዲል ማለት ነው ቂንዲል ምን ማለት ቂንዲል ማብራትም ማለት ይችላል መፈሰር ይችላል ግን ቂንዲል ብዙ ጊዜ የሚባሉት እነ ፋኖስ ነሽ ሻማ ሳይሆን ሽሙዕ ነው የሚባለው። ሻማ ቀናሊል ነፋኖስ፣ ይሄ ደግሞ ምንድን ነው የሚባለው? ማሾ ምናምን የሚባል ታውቃላችሁ? እንደዚህ አይነት ነገር የመሳሰሉት እንደ ማለት ነው። ወነሃ ነብዩ ከልክሏል ሌላኛው እነሱ እንግዲህ ተቃራኒው እየነገራቸው ነብዩ ከልክሏል እነሱ ግን እንደውም ወቅፍም ያደርጋል ወይም ሌላኛው ትርጉም ምንድነው ኢቃም ዩቂፉነ ስንል ይቆማሉ በዚህ ተግባር ላይ ነው በዚህ ተግባር ላይ ይቆማሉ ወነሃ ነብዩ ከልክሏል አንተ አንቱ ተኸዘ አንቱ ተኸዘ አንተተኺዘ ወይም አንቱ ተኸዘ መያዟን ነብዩ ከልክለዋል። ዒደን ምን ተደርጋ ዒድ ተደርጋ መያዟን ከልክለዋል። ቀብር ላይ ዋው ላይ እነርሱ እኮ የተኺዱና ይዛሉ አዕያደን የክብረ ባህል ማስኬጃ ወመናፊክ የተለያየ ኢባዳዎች የሚፈጸምበት መናሲክ ደግሞ ማረጃም ሊሆን ይችላል። ግልጽ ነው። የሚታረድበት ወይም አምልኮ መፈጸም መናሲክ ይባላል። ግልጸዋል። ወየጅተሚዑነ ለሃ ለእሷም ይሰበሰባሉ። ከእጅቲማዕህም ልልዒድ ለምን እንደሚሰበሰቡት ለዒድ እንደሚሰበሰቡት አው አክተር ወይም ከዚያ ይበዛ እንደውም ከዒድ ከሚሰበሰቡት ዒድ ስንዴ ነው የምንሰበሰበው? ሁለቴ። አረ ኢደል አድሓና ኢደል አልፈጥር እነሱ ከዛ በላም ከዛ በላይም ቀብር ዘንድ ይሰበሰባሉ ማለት ወአመረ የአላህ መልክተኛ አዘዋል ቢተስዊየቲሃ ምን በማለት ቀብርን ማስተካከል ቀብርን ማስተካከል ማለት ከመሬት ጋር ማለት እኩል ማድረግ ልብ በሉ ወአመረ አዘዋል ቢተስዊየቲሃ ቀብር እንድትስተካከል እኩል እንድትሆን ከምድር ጋር ከማረዋ ሙስሊም ሙስሊም እንደዘገበው ፊ ሰሒሕ በሰሒሕ ዘገባው አን አቢል ሐያጅ ከአቢል ሐያጅ ለአሰ የሚስተላለፋለ ቃለ ብሏል። ቃለ ሊ ዓልዩን ዓልይ ብሏልኝ ረዲየላሁ አንሁ አላ አብዓቱከ አልክህም ወይ አለው። እንግዲህ አሚር በሆነበት ጊዜ ነው አልይ ግልጽ ነው። ምን አለው? አላ አብዓቱከ አልክህም ወይ አላ ማ አለይህ ረሱል ሰለላሁ ዐለይሂ ወሰለም ነብዩ እኔንም በላኩኝ ጉዳይ ላይ ነብዩም እንግዲህ አልይን ልከውታል ማለት ነው። አይደል ምንድነው እሱ አላ ተደዓ እንዳተው ቲምሳለን ነው የሚለውላችሁ ነው ስወረን ነው አይደል? አሁን እናንተ ጋር ስወርን ለሚል እንዶ ገምቻለሁ። ልክ ነው። ስዋር የሚለው ቆንጆ ነው። ይርዋያ ሩዋያ እኔ በበኩሌ አላውቅም። አላ ተዳ ስወረን ኢላ ተመሳ ነው ብሏል። ኢላ ተመሳ የእናንተም ያው ቲምሳለን ካለ ያው ስወረን ማለት ነው። እሺ ግን እኔ ስወረን የሚለውን ዘገባ ነው ማውቀው። እንደናንተ አይነት ኪታብ ሊያዝ ብዬ ያው አንዳንድ የማላውቀው ነገር አለበት። አላ ቲምሳለን አው ስወረን ፎቶን ቅርጻ ቅርጽ እንዳትተው ኢላ ጠመስተሁ ምን ብትለው እንጂ ብታጠፋው እንጂ በቃ ፎቶ ቅርጻ ቅርጽ ምናምን ነገር ካገኘ አጥፋው ነው። ገባች ወይ? የታዘዝነው ነው እንጂ ፎቶ እህር እንዴት ያምራል ምናምን እያልሽ ተቀበለሽ ማድነቅ አይደለም። ስትሰጭሽ አዎ እንግዲህ أختي الكريمة أنا أحبك ولكن هذا أمر نهى رسول صلى الله عليه وسلم شرك قلت له ولا قبرا مشرفا ከፍ ያለንም ቀብር እንዳትተው ኢላ ሰወይተው ምን ምትለው ብታስተካክለው እንጂ ከምድር ጋር በቃ መስተካከል ቀስ ከፍ ያለ ቀብር አይተ እንደሆነ ልክ እንደ ቦኑ እንትን እሱን ማስተካከል አለብህ። ግልጽ ነው አለ። ይሄ ከቀብር ጋር መሄድ አይደለም ነብዩ ከልክሏል ብሎ ማስተካከል ነው። ግልጽ ነው። ግን ይሄ ፊትና የማያመጣብን ከሆነ ነው። ግልጽ ነው አቅሙ ካለን ነው። እንጂ አንቺ አሁን አንዷን ቤት ሄደሽ ፎቶ አንስተሽ አልበብቅ እጂ ፊትና የሚያመጣ ከሆነ ተይ፣ ምከሪያት። ደረጃ አለው አይደለ? የምን የመከልከል በአካላችን በመላት በቀልባር ስለዚህ የምንችለው ቦታ ላይ ማድረግ አለብን። እንዲሁ ሞባይልም ሲሰጠን የምንችል ነገር ከሆነ እንደዛ ማጥፋት ሱራ ያለበት ወፊ ሰሂህ በሰይ ዘገባ አይደመ ድጋሚ አን ሱማመተ ኢብኑ ሸፊ የሚተላለፍ አለ ቃለ ብሎ አለ ኩና መዓ ፉዳለተ ኢብኒ ዑበይድ ከፉዳላ ኢብኑ ዑበይድ ጋር ነበርን ይላል بأرض الروم። በማን ሩም ሀገር ላይ ማለት ነው። ሩም ሀገር ላይ አብረን ሄደን ነበር። የሮም ግዛት ምናምን ሲባል በፊት ትሰማላችሁ። አያላን ከሚባሉ መንግስታቶች ውስጥ ነበሯ። እንግዲህ ሙስሊሞች ቁጥጥር ስር ውላለች እና ሩም ሀገር ላይ ሳለን እየሄድ ቢሩ ምን አላችሁ ቢሩ ዲስ የሚባለው ላይ ፈቱፊየ ሳሒቡን ለና የኛ ጓደኛ ምን አለ ሞተ ለና ለኛ ያለን ጓደኛችን ፈአመረ ፉዳለተ ፉዳላ እንግዲህ ምን አለ አዘዘ ቢቀብሪሂ በቀብሩ ፈሱውየ ምን ተባለ ቀብሩ ተስተካከለ ከምድር ጋር እማ ቃለ ከዚያ ብሎ አለ ሰሚዕቱ ረሱል ስ ላ ለ ነብዩን ሰሟቸው የእሙሩ ቢተስዊየቲሃ ቀብር በዚህ አይነት መልኩ እንድትስተካከል አዘዋል በማለት ተናገረ። ይሄንን ራሱ የበፊት ኪታብ ላይ የለም፣ የእናንተ ጋር ግን ጨምሮ መጥቷል። አዎ እኮ እየነገርኩኝ እኮ የበፊት ኪታቦች ላይ የለም። አሁን ግን ጭማሪ አዳዲስ ኪታቦች የያዛችሁት ሁላችሁም አላችሁ። እሺ የሌለ አብሽረ የሌለውን የለም። ወሃኡላኢ ምን ነው የኪታብ ምንድነው ሙህደስ አለው ወይም ቢዳ አለው እንዳትሉ እሺ ግልጽ ነው አለ ከእናንተ ኪታብ ለየት ሲል ይሄ ቢዳውንም እንዳትሉ ያው የጨመረበት ያው ራሱ እንትን ሊኖረው ይችላል ወሃኡላኢ ይሄ አለ አይደል ወሃኡላኢ እነርሱ እኮ ዩባሊጉነ ምን እያሉ ነው ድካ እየደረሱ ነው في مخالفة هذين الحديثين እነዚህ ሁለቱን የጠቀስናቸውን ከላይ የጠቀስናቸውን ሐዲሶች እየተቃረኑ ነው ነው ሐዲሰይን ወየርፈዑነሃ እሷንም ምን እያሉ ነው ከፍ እያደረጉ ነው አኒል አርዲ ከምድር ከልበይቲ አለ እንደ ምድር እንደ እንደ ቤት እንደ ቤት ምን እያደረጉ ነው ያሉት? ከፍ እያደረጉ ነው ያሉት። ወያዕቂዱነ ዐለይሃል ወያዕቂዱነ ዐለይሃል ቂባብ በእሷ ላይም ቂባብን ይቋጥራሉ። ወያዕቂዱነ ማለት ማለት ነው በቋንቋ ይቋጥራሉ። ዐለይሃ አልቂባብ ቂባብ ማለት ማለት ነው። ቅድም ብለን ምን ማለት ነው? ቁባር ቁባዎችን ይቋጥራሉ ስንል በቃ ቁባዎችን ለነሱ ይሰሩለታል እንደ ቤት ይገነባሉ። ወነሃ ሌላኛው ነቢዩ ምን ብለዋል? ከልክለዋል። አን ተጅሲሲ ምን ከባለት ጀሶ ማድረግ ወይም በጂፕሰም መስራት ከፈለጋችሁ ደግሞ በሲሚንቶ በሉት عن تجسيس القبر نبيك كالكلوال والبناء عليه لسليم كما جنبات كما روى مسلم مسلم دزجبه في صحيح بسه زجر عن جابر رضي الله عنه قال نهى رسول صلى الله عليه وسلم نبيك كلكلو عن التجس عن تجسيس القبر قبرنا በጌሶ ከመስራት በሲሚንቶ ከመስራት በሩታውን በዘመናዊ ሁኔታ በጅብሰን ከመስራት ወአዩቅ ዓዳ ላይ በሱ ላይ መቀመጥን ከልክለዋል። ቀበር ላይ መቀመጥ ወአዩብና አለይህ ቢናአን በእሷ ላይም ከመገንባት ወነሃ ከለከሉ ያላ መልእክተኛ አንል ኪታበት አለይህ በሷ አይን ከመጻፍ የተለያየ ነገር እያያዘ የሚጽፍ እንግዲህ አሁን የታሪክ ነው ከማረዋ አቡ ዳውድ እላዊ ደግሞ የጻፉት ሰዎች እንወድሃለን እንወድሻለን ምናምን ቀብር ላይ ስትሄዱ እኮ በጣም ነው ይገርማችሁ። ኮልፌ አንድ ቀን ሄጄ በቃ አጃይብ ነው። በቃ አበባ ስሎ ምናምን ከስር እንወዳለን እንወድሻለን ምናምን እናከብረሃለን የሚላለን አጃይብ ነው። በቃ ቀብሩ ቦታ ላይ ይህ ሁላ ከሸሪያ አስተምሮች መራቅ ወነሃ አኒል ኪታቢ አኒል ኪታበት ያለ ከማ ረዋ አቡ ዳውድ አቡ ዳውድ እንደዘገበው ትርሚዚይ ፊ ሱነኒሂማ በሱነናቸው እንደዘገቡት عن جابر أن رسول الله صلى الله عليه وسلم نهى عن تجسيس القبور قبر ليجسو كما ذكر በዚህ እሱ ከመስራት ወአይክተብ አለያ በእሷ ላይም ከመጻፍ አለ ትርሚዚዩ ትርሚዚ ብሎ አለ ሐዲሱን ሐሰኑን ሰሂህ ይላል ወሃኡላ እነርሱ እኮ እነዚህ ሰዎች የተኺዙን አለይሃል አልዋህ የተኺዙን እየያዙ ነው አለይሃ በሷ ላይ አልዋህ አልዋህ ማለት ለውህ ማለት ነው ለውህ ታውቃላችሁ ለውህ የበፊት ሰዎች ብዙ ጊዜ ያውቁታል። አሁን እናንተ በደፍተር በምናምን ነው የምትማሩት። የበፊቶቹ ግን ለውህ ነው ይማሩ የሆነ እንደ ጣውላ እንደ እንጨት ያለ ነው። እላዩ ላይ ይጽፋሉ። ያንን ከተማሩ ካጠኑ ካፈዙ በኋላ ያጠፉታል። ብቻ አሁን ዋይትቦርድ ምናምን እንደምትለው በእንጨት የተሰራ ይዘውት የሚሄዱት ነው። በሱ ነው የሚማሩት ደረሶች። እሱን ይዘው ይሄዳሉ እያጠፉ ምናምን እሱን ካፈዙ በኋላ የተኺዙን አለይሃ አልዋህ አሁን ደግሞ ለውህ ይይዛሉ ነው። አለይሃ አልዋህ ማለት አሁን ምንድነው ከእንጨት ይሁን ከድንጋይ የሚሆን ምን የሚባልበት? ምን የሚባልበት ይጻፍበትን ይይዛሉ። ወየክቱቡን አለይሃ አልቁርአን ቁርአንን ይጽፋሉ። ወገይረው ሌሎችን ቀብር ላይ እኮ ነው እንዲገና እንትን ሊሉለት ያሲንን ይጽፋሉ። የሲንን መጀመሪያ ወይም ደግሞ አያተል ኩርሲን ወይም ፋቲያን እላዩ ላይ ጽፈው ያው ቀበር ያደርጉታል ቀብር ዘንድ ይህ ተከልክሏል። ወና ነብዩ ከልክሏል። አዩዝዳ አዩዛደ አለይሃ በቀብር ላይ መጨመር ከፍታው ገይረ ቱራቢሃ ከአፈሯ ውጪ መጨመርን ተከልክሏል። ማለት ቀብሩ አፈሩን ከራሱ የሆነ ብትመልስ ችግር የለውም። ግልጽ ነው። ገብቷቸዋል። ብዙ ጊዜ ወንዶች ታውቃላችሁ ቀብር ቦታ ከሄዳችሁ አፈሩ ይወጣል አይደል? ከዛ በኋላ ሊበዛብህ ይችላል። እሱን እንደምንም ብለህ እዛው ተስተካከል፣ ችግር የለም። ግን ከሌላ ቦታ አፈር ይዞ የሚመጣ አለ። ወናዩ ዛዳ ሊያ ገይረ ቱዋቢያ كما روى أبو داود من حديث جابر ከጃብር ሐዲስ እንደተገኘው አይደል أن الرسول صلى الله عليه وسلم نهى ነቢዩ ከልክሏል أن يجصص القبر ቀብር ላይ ጌሶ ማድረግ أو يكتب عليه በሱ ላይ መጻፍ أو يزاد عليه በሱ ላይ መጨመር ዋውላ እነዚህ እኮ የዚዱን ይጨምራል አለይሃ ሲወት ቱራቡል ሲወት ቱራቡል አጁር አሃ ሳ ገባኝ ውሃው ላይ እነዚህ እኮ ውሃው ላይ እነርሱ እኮ የዚድን ይጨምራሉ አለያ ሲወት ቱራብ ከአፈር ውጪ ሲዋ አይደል የሚለው ሲዋ ማለት ውጪ ነው ሲወት ቱራብ ከአፈር ውጪ አልአጁር ይጨምራሉ ጡብ ጡብ ታውቃለህ ጡብ ትላላችሁ ጡብ አታውቁም ጡብ ማለት እሺ ምን ማለት እንደሆነ እሺ ቀይዋን እንትን አታውቋትም ቀይዋን እንደ ፕሎኬት ያለች ቤት እ አወቃቸው? አዎ ሸክላዋ ማለት ነው። ጡብ ይባላል። አዎ ጡብ ነው የሚባለው። ገብቷችኋል? እቺ ሸክላ አይነቷ ማለት ነው። አህጃር ድንጋይ ይጨምራል። ወልጀሲ ጂፕሱም ይጨምራል። ቃለ ኢብራሂም ነኸኢ ኢብራሂም ነኸኢ ብሎ ይላሉ ካኑ የክረሁነ አልአጁረ አላሱሪህም ቀብር ላይ እንግዲህ ጡብን ማድረግ ይጠሉ ነበረ ማለት ተናግሯል። አሁን ብታይ ብሎኬት ነው ይደረገው አዳሩ እንካ እንደዚህ ነው ነገር ላ ኢለላህ ረቢ ነጂና ና እሺ ከመሬት እኮ አለበት ግን ለመሬት ማለት ነው አንድ ስንዝርማ ይቻላል ብያለሁ። ግልጽ ማስተካከል ሲባል አንድ ስንዝር ትንሽ ከፍ አድርጎ ከአገር ወይ ከሆነ ቦታ ላይ የሆነ ድንጋይ ይደረጋል። ግልጽ ያው አንዱን ቀብር ከአንዱ ለመለየት ምክንያቱም ላዩ ላይ መጥቶ ቆፍሮ እንትን እንዳይለበት ግልጽ ነው። ከዛ ውጪ የኔ ዘመድ ላይ ምናምን ነገር ሌላውን ከመለየት ነው ምናምን ብሎ ብቻ ላይሆን ይችላል። ምን ላያደርግለት ይችላል ከዛ በኋላ ዱዓ ቤትም ሊያደርግለት ይችላል። እሱም ግልጽ ነው ይላል እ በምን በምን ሊለይ ነው? በምልክት ነው። ያው ድንጋይ ያደረገበት ነገር አለ አይደል? በቃ ምልክት እሱ ነው። አይ ከዚህ ከእኔ ካልጻፍኩኝ ያለኝም የሚባል ነገር መኖር የለበትም። አይለያ ደግሞ ባይለይስ ምንድን ነው? በሊዝ ያዞ መሬት አይደለም ይፈለግ። <laughs> ከዚህ በኋላ ዱዓ ነው እንጂ የምናደርግለት ሰው ምን ያደርግልናል? ማወቅ ምንም ምንም አይጠቅምም እኮ ነው። ቀብር ላይ እንደውም ምንድን ነው የሚሉት አንዳንድ ዑለማዎች ቀብር ቦታ ሲሄድ የኔ ዘመድ ብሎ መነየት የለበትም። እዛ ሄዶ ግልጽ ነው አለ ገብቷቸዋል። ሞትን ለማስታወስ ብሎ ነው በቃ ቀብር ቦታ ሄዶ ዚያራ የሚሄደው በዛው ዶ ያደርጋል። እግረ መንገዱን ካልሆነ በስተቀር ሌላ የሚሰራው ነገር ምን ውሃ ያጠጣ እዛ ግልጽ ነው። የሚያጠጣው ነገር አንዳንዱ ውሃ ለማጠጣት ይሄዳል። እዛች የሆነች ነገር ተክሎ ይሄድና ወላሂ ነው ያቸው ሀቂቀ ውሃ ለማጠጣት ይሄዳሉ በፈረቃ እንደሆነ በፈረቃ አንተ በሚቀጥለው ታጠጣለህ ምናምን እላዩ ላይ የሆነ ነገር ተክለው ለምንድን ነው ሲባሉ ለምንድን ነው ሲባሉ ዛፉ ዚክር ሲያደርግ ለሱ ይጠቅመዋል። ሁሉም ነገር በምድር ላይ ያለ እርጥብ ነገር ሁሉ አላህን ያወሳል አልተባለ። ስለዚህ አላህን ሲያወሳ ይጠቅመዋል። ኧረ ተው ወላ ተዚሩ ዋዚረቱ ዊዝራ ኡኽራ ምን ይጠቅመዋል? ደግሞ እሱ ቢዘክር ምንድን ነው ለሱ እንደዛ ከተባለ ድንጋይም አይዘክርም እንደ አፈርም እኮ ላዩ ላለውም ይዘክራል። እንዲህ አይነት ፍልስፍና እያመጡ የሚጃጃሉ ህዝቡም ያጃጅሉ አሉ። ይሄ ሁላ ምንም ስለዚህ ምንም ሙሂም አይደለም። ገብቶሻል እ አልገባሽም? እና እዛ ቦታ ላይ አንዱን መለየት ምናምን ነገር ሙሂም አይደለም ማለት ነው። ኧረ የምን አበባ ነሽ ምናምን ምንም የለም። ግልጽ ነው። ምንም ምንም እንዴ እኛ ቆይ እየተናገርን ያለ ነው ምንድን ነው እንዴ? ይሄ ግዑዝ ነገር አይቻልም እያልን አይደል እንዴ ያለ ነው ጡብ እንግዲህ በጣም ይበቅሉ እና አበባ ምናምን ትልልቅ የሚባል እንዴ ይሄ ደግሞ ሚንባብ ያውላ አይቻልም። ለምን ለምን እንደው ሚንባብ ያውላ ለምን አልኳችሁ? የሚያድጉ ነገሮች ናቸው አይደል አይደል እንዴ ከሺፍራ ይድቃ ይትልይ ቅብርር የሱ እማቱ አሸብርቋል ምናምን ተብሎ የባሰ እንዴ በጡቡ እንኳን አይቻልም እያለ እኔ ይቻላል አይቻልም ግጥ ነኝ አንተ ምንድን ነው ምን ሆነ ነው አዎ እሱ ላይ ነቢ ሰለላሁ ዐለይሂ ወሰለም ሁለዛ ሰዎች ላይ አምጥተው ምናምን ነገር ዘንባባ ዝንጣፊን ተከሉ ነው የሚለው ላዩ ላይ ዝንጣፊ እና ይጠቅማቸዋል ማለም የይበሳ ምንድን ነው ታዲያ አንተ የትኛው ሲቀጣ የተ ነው የምትተክለው? በደንብ ከኔ ጋር ልብ በሏ። ነብዩ ምን ስለሚሉ ነው አሉ ሁለቱ ሰዎች እየተቀጡ ነው፣ ስለዚህ ብለው ተከሉ። ይሄ ካስ ነው። ግልጽ ማለት አንደኛ ሁለት መልስ ነው። ነብዩ ስላወቁ ነው የሚቀጣ። አንተ ማንን ሲቀጣ ታውቃለህ? ማንንም ማንም አያውቅም። ግልጽ ነው አለ። ሁለተኛ ወንጀለኛ መሆናቸውንም አውቀው ነው። እኛ ቀብር ውስጥ ያለው ወንጀለኛውን ሳሊሁን ጣሊህ ማንም የሚያውቅ የለም። ገብቶሃል? ስለዚህ ደግሞ በእንትኑ ላይ የተንተራሰ ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ይህ እስካልደረቀ ብለው ነብዩ እንግዲህ እንደ ሸፋ የሆኑላቸው ጉዳይ ነው። ሽርክ አክበር ስላልሆነ የሰሩት ማለት ነው። ገብታችኋል? ስለዚህ እንደዚህ አይነት ነገር ነው። ገብቷል? ጥሩ ጥያቄ ነው። ማሻአላ ወልመቅሱድ እዚህ ጋር የታሰበው እና ሀውላኢ እነዚህ ሰዎች እኮ አልሙዓዚሚነ የሚያልቁ ልልኩቡር ቀብሮችን የሚያልቁ ከፍ የሚያደርጉ ሰዎች አልሙተኺዲነ ለሃ አዕያደን ዒዶችን ክብረ በዓሎችን የሚይዙ ሰዎች አልሙቂዲነ አለይሃ አሱሩጅ መብራቶችን የሚያነዱ የሚያቀጣጥሉ ሱሩጅ ሲባል እንግዲህ ብዙ አይነት የሚነድ ነገር እንግዲህ ነው። መብራት በጊዜው የነበረ አሁን ደግሞ ማብራት ማብራት አሁንም ማብራትም ሊሆን አይቻልም። አለዚነ እነዚያ ናቸው የብኑና አለይሃ በሷ ላይ የሚገነቡ አልመሳጅደ መስጂድን ወልቂባ ምኖችን ቁባዎችን ሙናቂቡነ እነዚህ ሰዎች ምን የሚሉ ናቸው? የሚቃረኑ የሚፋለሱ ናቸው። ሊማ አመረ ብሂ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ላዘዙት ተግባር ማለት ሙሓዱነ የሚጠሉ ናቸው፣ ጠላት የሚሆኑ ናቸው። ሊማ ጃ ቢሂ ሰለላሁ ዐለይሂ ወሰለም ነብዩ ለመጡበት وأعظم ذلك ከዚህ ሁላ የበረታው ውሃ መያዝ ነው። ቀብርን مساجد መስጂድ አድርጎ መያዝ እንትን ውስጥ ዋይዝ ይሄ ቁርአን ማስቀመጫው አለ እንደዚህ እሺ እና ከልክሏል ነቢ አለይሂ ሰላቱ ሰላም ማለት ነው። ይህንን ውላ ወልሙተኺዚነ ለሃ አዕያደ አልሙቂዲነ አለይሃ ሱሩጅ አለዚነ እነዚያ ናቸው የብኑና አለይሃ አልመሳጅድ ወልቂባት ቁባዎችንም ሙናቂዱነ ሊማ አመረ ቢሂ ረሱል ሰለላሁ ዐለይሂ ወሰለም ወሐዱነ ሊማ ጃአ ቢሂ ወአዕظሙ ዛሊክ ከዚህ ሁላ ያበረታው ኢትኻዙሃ ቀብርን መያዝ ነው። መሳጂደ ምን አድርጎ መስጂድ ወኢቃዱ ሱሩጅ ሱሩጅን መብራቶችን ማቀጣጠል ማብራት አለያ በሰል ወሆ ሚነል ከባኢር እሱ ምን ከሆነ ነው ትልልቅ ከሚባሉ ወንጀሎች ውስጥ ነው። ትልልቅ ከሚባሉ ምኖች ውስጥ ነው፣ ወንጀል ውስጥ ነው እያለ ነው። ባረከላሁ ፊኩም ቢስሚላህ እሺ ኢንተሃ ከላሙ ኢብን አልቀይም የኢብን አልቀይም ንግግር እዚህ ጋር ተቋጭቷል። ፊ ወስፊ በመግለጽ ዙሪያ ላይ ፊ ወስፊ በመግለጽ ዙሪያ ላይ ያለው ማ አህደተሁ የፈጠሩት ዑባዱል ቁቡር የቀብር አምላኪዎች የፈጠሩት ነገር ፊ ዘማኒ በሱ ዘመን ወቀድ ዛደ አልአምሩ ጉዳዩ ጨምሯል። ባዕደው ከሱ በኋላ ወተጠወረ እያደገ መጥቷል። ኢላ አሸድ ብርቱ ወደሆነና ወአሽነዐ አስጠይ ወደሆነ ሁኔታ ሄዷል። ዛሬ ላይ ያለው ዋዕቱ ቢራ ተቆጥሯል። من ينكر ذلك ይህንን ምን የሚል የሚከለክል ينكر ምን የሚል ነው ይከለክላል መዩንኪሩ ዛሊክ ይህንን የሚከለክል شاذا አፈንጋጭ متشددا አጥባቂ አክራሪ ዋሃቢይ እያሉ ይሰይማሉ ማለት ነው። ሙተነቅበን ሙተነቅበን ምን የሚል ሙተነቅሰን የሚያጓድን ሊሐቂ አውሊያ የአላህ ባሪያዎችን ሐቅ የአላህ አውሊያዎችን ሐቅ የሚያጓድል የሚያዋርድ አውሊያዎችን የሚያወድ ነብዩን የማይወድ ይባላል። እናንተ እኮ በቃ የነብዩ መሐባ እኮ ከልባችሁ የለም ይላል። ሞሊድን ስላላከበርክ እኮ እናንተ የነብዩ መሐባ በልባችሁ ውስጥ የለም ይላል። ሰሃቦች የነቢዩ መሐባ ልባቸው ውስጥ ስለሌለ ነው እንዲህ ያላከበሩት። ስለሌለ ነው እንዴ? አይደለም። እንደውም የሚያከብሩ ሰዎች ለነቢዩ አለይሂ ሰላቱ ወሰላም ሙሐባ ተቃራኒ የቆሙ ሰዎች ናቸው። ምክንያቱም ነቢ አለይሂ ሰላቱ ወሰላም መን አሕደሰ ፊ አምሪና ማ ለይሰ ሚንሁ ፈሁወ ረድ እያሉ እየተናገሩ የሚቃረን ተግባር ነብዩ መውደድ ማለት ነብዩ የሰሩትን መስራት የከለከሉትን መከልከል ስለሆነ ነው። ስለዚህ መን ዩንኪሩ ዛሊከ ሻዘን ሻዝ ይሉታል። አፈንጋጭ፣ ሙተሸዲድ፣ አጥባቂ፣ አክራሪ፣ ሙተነቂሰን ለሐቂል አውልያ ስም ሲያወጡለት እኮ የአውሊያዎችን ሀቅ የማይጠብቅ የነቢዩን ሀቅ የማይጠብቅ ነቢዩን የማይወድ ምናምን ዋህብያ ሌላ ሌላ እይላል ወሚን አልዓጀቢ በጣም ገርሞ ገርሞ ከሚገርመው አነሁም እነሆ እኮ እነሱ የጋሩነ ምን ይላሉ? አዎ ይቀናሉ። ውስጣቸው ያራል ማለት ነው። ሊተነቁሲ ስለጎደለ ብለው ሐቂል አውሊያ የአውሊያዎች ሐቅ ተጓደለ ብለው እንዴት ቀብራቸውን ሄደንኛ መዘየር አለብን። ቀብራቸው ላይ መገንባት አለብን። ለነሱ መውሊድ መውጣት አለብን እያሉ ሲቀሩ ሲቃጠሉታል። ታያለህ። ሐይቱ እዕተበሩ ለምንድን ነው እንደዚህ የሆኑት? ሐይቱ እዕተበሩ በቆጠሩ ጊዜና ተርኩ ዒባደቲም እነሱም ማምለክ መተውን ተርኩ ዒባደቲም እነሱም ማምለክ መተው ተነቁሰን ለሁም እነሱም ማሳነስ ነው ብለው ነው የሚቆጥሩት። ግልጽ ነው። ቃድር ጀይላኒ ሰይድና ኸድር ብለን አለማለታችን የእነሱን ሀቅ ማጓደል ነው ይላሉ። ግን እነዚህ ሰዎች ወላ የጋሩነ ምንም የቅናት ስሜት አያርፍባቸውም። እንደው ምንም በቃ አይከነክናቸውም። ሊተነቁሲ ሐቅላህ የአላህ ሐቅ ምን በማለቱ በመጓደሉ ቢሽርኪል አክበሪ በምን በሽርከል አክበር የአላህ ሐቅ ሲነካ ምንም አይሰማቸውም። ወላ የጋሩነ እነዚህ ሰዎች አዎ ምንም የቅናት መንፈስ የላቸው ሊተነቁሲ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢዩን በመቃረን የሚመጣው ቢሙኻለፈቲ ሱነቲሂ የእሳቸውን ስና በመቃረብ የሚመጣውን ነገር ላይ ምንም ቅናት መንፈስ የሚባል የለባቸውም። ፈላ ሐውለ ወላ ቁወተ ኢላ ቢላሂል አልይል ዐዚም ይላሉ ሙአሊፉ ማለት ነው። እውነት ነው ወላሂ። በቃ የነቢዩ ሱና ሲጣስ ምንም ሰው አይሰማውም፣ ግን በሌላው ላይ ማለት ነው ኡኡ ይላል ማለት ነው። ኡኡ ነው የሚለው በቃ የሸዎቻችን አክተነካ የወልዮች ተደፈረ ደሬሃቸው ምናምን እነዚሁ አብዮች እነዚህ አክራሪዎች እያለ ብዙ ነገር ይጮሃል። ይህ ሁላ እንግዲህ በጣም ከባድ ከባድ የሆነ አካሄድ ነው እየመጣ ያለው ነው። ሌላኛው አልጉሉው ፊ ሐቂሂ በነቢዩ ሐቅ ላይ ደግሞ ድንበር ማለፍ እንዴት ነው የተፈጠረው ከተባለ እንደሚታወቀው ለቀድ ነሃ አኒል ጉሉዊ የአላህ መልእክተኛ ከልክለዋል ድንበር ከማለፍ ፊ ተዕظሚሂ እሳቸውን በማላቅ ወመድሒሂ በማሞገስም ወገይሩሁ ብሰዋለ በማላቅ በማሞገስ ወገይሩሁ ከዚህ ውጭ ያለ ከማሞገስ ከማራቅ ውጭ ያለ ደግሞ ሚንባቢ አውላ ከዚህ ምን ያለ ነው ምን ያለ ነው ላቅ ያለ ነው። በግጥም የሚሆን በምን ነው። በማምለክ የሚሆን ከዚህ የባሰ ሊሆን ይችላል። ሊአነ ዛሊከ ይህን ሳልሽም መላ በይው። እሺ ቤት ሄደሽ ከዚህ ከባሰ ጥሩ አይደለም። እሺ لأن ذلك ምክንያቱም ይህ يؤدي ምን ይላል ያደርሳል እንዲህ አይነት ነገር لأن ذلك يؤدي ያደርሳል ኢላ ኢሽራክ አልመኽሉቂን መኽሉቃትን ወደ ማጋራት ያደርሳል لأن ذلك يؤدي ያደርሳል ኢላ ኢሽራክ አልመኽሉቂን መክሉቃትን ወደ ማጋራት في حق الخالق በማን ሐቅ ላይ በፈጣሪ ሐቅ ላይ ነብዩን ከፍ ከፍ ካደረግን የአላህን ሐቅ ወደ መስጠት እንሄዳለን። ሱብሓነሁ ወተዓላ ጥራት የሆነ ወደ አላህ ሱብሓነሁ ወተዓላ አምልኩ። ወሊሃዛ ለዚህም ሲባል ነሐ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ብለዋል? ከልክለዋል ይላል። አኒል ጉሉዊ ድንበር ከማለፍ ፊ መድሕይ እሳቸውን በማሞገስ ላይ ከማ ቃለ ሰለላሁ ዐለይሂ ወሰለም ላ ትጥሩኒ የሚልም አለ። ከፍ ከፍ አታር ወይም ሽክብ ሽክብ አትበሉኝ። ከማ አጥረት ነሳራ ኢብኑ መርየም ኢነማ አና ዐብዱሁ ፈቁሉ አብዱላሂ ወረሱሉ የእናንተ አብዱሁ የለውም አይደል አይደል እንዴ የሌሎች ኢነማ አና አብዱን አይደል ፈቁሉ አብዱላሂ ወረሱሉ እሺ رواه البخاري ومسلم والإطراء ማለት هو مجاوزة الحد ድንበርም ማለፍ ነው ፊ መድሂሂ እሳቸውን በማሞገስ በማወደስ ማለት አይ ማለትም ላተምደሑኒ አታሞግሱኝ፣ ፈተግሉ ፊ መድሒ እኔም በማሞገስ ድንበር ልታልፉ ከማ ገለት ነሳራ ነሳራዎች ድንበር እንዳለፉ ፊ ዒሳ ብኒ መርየም በመርየም ልጅ ዒሳ ላይ ሐታ ኢደዐው እነሱ ድንበር አልፈው ሲያደርጉ ምን አሉ? ሐታ ኢደዓው ፊል ኡሉሂያ ሐታ ኢዳው ውስጥ የሚሞግቱ ድረስ ፊ በዛ ውስጥ አልኡሉሂያ አምላክነትን አምላክነትን የሞገቱት ለማን ነው? ለማን ነው ይዳው ማለት አምላክ ነው አምላክ ነው ብለው እስቲ ኢየሱስ ጌታ ነው ይላል። በቲሸርትና በመለያ የቀረ ነው እንጂ በመረጃ ላይ የተንተራሰ አይደለም። እሺ ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው። በመሰረቱ ጌታ ነው ብዙ ጊዜ የሚሉት የኛዎቹ እንኳን ኢየሱስ ጌታ ነው ብዙም አይገርም። ጌታ አንተም ጌታ ስለምትሆን ማለት ነው። እንደ ሰዎች አባባል ልት ነው የኔ ጌታ ይለው አላሉ የኔ ጌታ ማን የተባለ ኢየሱስ አምላክ ነው የሚል ግን ከትክክለኛው ካልተበረዘው ካልተደለዘው ካልተጨመረበት ካልተቀነሰለት Bible ማምጣት አይችልም። ግልጽ ነው። ከተውራትም ማምጣት አይችልም። እሺ አላይ ያህል ወደ ትምህርታችን ስንሄድ ادعاء بالألوهية ቀስ ቀስ እያሉ ማለት ነው። እሱ እኮ በመንፈስ የተወለደ ነው እ እንዲህ አይነት አለው እያሉ ላቅ እያደረጉ ሄዱ ማለት ነው። ኢነማ አና አብዱሁ ፈቁሉ አብዱላህ ወረሱሉ። ከዚህ በላይ እንዳትሰጡኛል። ሲፉኒ ግለጹኝ፣ ቢዛሊከ በዚህ ግለጹኝ። በቃ አብዱላህ ወረሱሉ አላህም የጠራቸው በዛ ነው። ክብር ነው እኮ ለአላህ ባሪያ መሆን ክብር ነው። سبحان الذي أسرى بعبده ليلا ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله يقولون الله هموت سيدار عارف ما عندك أن يكون يسبوك ما أبرار يعني يسبوك الشيء سيفوني بذلك ولا تزيد عليه فقولوا لا عبد الله ورسوله كما وصفني ربي بذلك جيتاي عند قلتين بذلك كما في قوله تعالى الله النارو الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما طيب، يعني كتبه الحمد لله ምስጋና الله الكبا الذي أنزل على عبده يا بباري أولي ورد الكتاب من قرآن وقوله سبحانه تبارك الذي نزل الفرقان على عبده تبارك يتكدس هنا تبارك هنا الذي نزل الفرقان فرقان من ورده على عبده بباروره وقوله تعالى الله سبحانه وتعالى نبي قد المبللة وأنه لما قام عبد الله يدعوه وأنه لما قام يقوم جزينا አብዱላህ የአላህ ባሪያው ነው። የድዑ እሱ ሊጠራው ሊለምነው አላህ ማን ነው እዚጋ የተፈለገው? ነብዩ ወቀውሊህ ተዓላ ያ አዩሃ ረሱል አንተ የአላህ መልእክተኛ ብሎ እንዳለኝ ወቀውሊህ ተዓላ ያ አዩሃ ነቢይ ብሎ እንዳለው በዚህ አይነት መልኩ ግለጹኝ። አላህ በዚህ አይነት መልክ ነው የወሰፈኝ፣ እናንተም በዚህ ወስፉኝ አሉ። ነቢዩ ይህንን ቢሉ ግን ፈአበል ሙሽሪኩና ሙሽሪኮች እምቢ አሉ። ኢላ ሙኻለፈተሁ ነቢዩን መቃረን እንጂ ሙኻለፈት አምሪህ የእሱን ትእዛዝ መቃረን እንጂ ወርቲካብ መሸከምንም መተግበርንም መረጡ። ነህይህ የእሱን ምን ክልከላ የማንን የአላህን መልእክተኛ ፈዐዘሙሁ ነብዩን አላቋቸው ቢማ ነሃሁም በከለከሏቸው ነገር አንሁ በሱ ወሐዘረሁም ብህ ወሐዘረሁም ሚኑ ከእሱ ከከለከሏቸውም ነገር አላቋቸው ነበር ወናቀቡሁ የነቢዩን ትእዛዝ ተፋለሱ፣ ተቃረኑ፣ አፈረሱ። አዕظመ ሙናቀዳ ላቅ ባለ መልኩ አፋለሱ፣ ተቃረኑ። ወሻበሁ ነሳራ ነሳራዎችን ተመሳሰሉ። ፊ ጉሉዊሂም በምናቸው ላይ ድንበር በማለፋቸው ላይ ወሽርኪሂም በሽርካቸው ነሳራዎችን እንቃወማለን እንጂ ከነሳራ የበለጠ ሙስሊሙ ህብረተሰብ የወልዮች ቀብርና የነቢዩ አለይሂ ሰላቱ ወሰላም ሙሐባ እያለ የሚተገብረው ሽርክ ወዲፍቸው የሚያስብል ነው። ወጀራ ሚንሁም ወጀራ ካያለክ ሲከሰት ሚነል ጉሉዊ ድንበር ከማለት ፊ ሐቂሂ ሰለላሁ ዐለይሂ ወሰለም በነብዩ ዙሪያ ላይ ቢማ ሁወ ሰሪሑ ሽርክ ድብቅ ደግሞ አይደለም ግልጽ የሆነ ሽርክ ሲፈጸም እንዳለ ፊ ነስሪህም በስድ ንባባቸው የሚገልጹ አሉ። ወሺዕሪህም በምናቸው በግጥማቸው የሚገልጹ አሉ። ነስር ማለት ስድ ንባብ ይሄ አሁን የምታነው ይሄ ስድስት ነው ነው ወሽዕሪህም በግጥማቸው ከቀውልል እ ቡሰይሪ ቡሰይሪ እንዳለው ፊል ቡርዳ ቡርዳ በሚባለው ኪታቡ ላይ ዩኻጢቡ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ሲያናግራቸው ታያለ ምን ብሎ ግጥሙ ላይ ገጠመ ያ አክረመል ኸልቂ ማሊ መን አሉዙ ቢሂ ሲዋከ ኢንደ ሑሉሊል ሓዲሂል ዓመሚ በማለት ገጠመ ማለት فإن من جودك الدنيا وضرتها ومن علومك علم اللوح والقلم ይላል እንዴ ሌላ ግጥም አለው ሁለት ቤቶች ምን አለ ቡሰይሪን ተመልከቱት እንዴት ሽርክ ውስጥ እንደገባ። ያ አክረመል ኸልቅ ያለ አንተ ከፍጡራን ሁላ የተከበርክ የተላክ ሆይ መሐመድ አወልም ከዚህ የማይተናነስ ግጥም አለው። ግልጽ ነው አለ ማሊ ለእኔ የለኝም ምን አልውዱ ቢሂ በሱ የምጠበቅበት ሲዋከ ከአንተ ውጪ የለኝም፣ የምጠበቅበት የለኝም፣ አንተ ነህ መጠበቂያዬ ነው አይደል? ይቻላል እንዴ በፍጡር መጠበቅ? ተመልከት ያ አክረመል ማሊ ለኔ የለኝም፣ መን አሉዱ ቢ በሱ የምጠበቅበት ሲዋከ ከአንተ ውጪ እንደ ሑሉል ልሐደቲ ሐደቲ አዲስ እንደው በቃ ክስተቶች ሲፈጽ ምን ሲሉብኝ ሲሰፍሩብኝ እንደ ሑሉል ሑሉል ማለት ሲሰፍርብኝ ማለት ሐደቲ ማለት አዲስ የሆነ ማእት ማለት አመኒ የሚያጠቃልል በቃ እንዶ በሁሉም አቅጣጫ የሚይዘኝ አዲስ ክስተት። ክስተት ሲባል ምን ማለት ነው? ማእት ነው። እሺ ሐዲስ የሚለው እዚህ ጋር ማእት ማለት ነው። የሆነ ማእት መጥቶብኝ ሁሉንም በቃ በዚህም ሲይዘኝ የምጠጋበት የለኝም ማለት እና በግጥሙ አለ። ከዛ ይቀጥልላችኋል ሱብሃንአላህ እማይ እዚህ ጋር ሁለት ቤቱን በኋላ ስንደርስበት እልላችኋለሁ። አንድ ታላቅ ሼክ ምን አለ? የእሱን ግጥም አስገኝ። ፈማ አብቀይተ ሊረቢከ ፈማ አብቀይተ ሊረቢከ ግጥራ ለጌታ ምን አስቀረ? ለነብዩ ይህንን ከሰጠ ለጌታስ ምን አስቀረ አለ። ይሄ ሁላ ለነብዩ ከሰጠህ አለ። ወማ ባዕደሁ ሚነል አብያቲ እንደዚህ አይነቶቹን እንግዲህ ይላቃሉ፣ ሌላው ግን ስም ይወጣለታል። ስም ይወጣለታል። ግን ስም መወጣቱን አትጥላ። ምን አላሉ ነብዩን መከተሌ ተውሂድም ያዜ ተውሂድም ያዜ ነብዩን መከተሌ በቁርአንና በሐዲስ ላይ ተገድቤ መጓዜ ወሃብይ የሚያሰኘኝ ከሆነ አነ ወሃብይ አለ። ምንድነኝ አለ? ወሃብይ ነኝ። በቃ ልታ በሉኝ፣ ደስ ይለኛል። ቁርአንና ሐዲስ መያዜ፣ በቁርአንና በሐዲስ መከተል በዛ ጎዳና ላይ መሄዴ ወሃብይ የሚያሰኘኝ ከሆነ እነሱ ግን ምን ላለማል አህሉ ሱና ወልጀማ ሰለፊ ላለማለት ስያሜን ያወጣሉ። ግልጽ ነው አለ ግን እንደዛ ከሆነ ጉዳዩ ናም አነ ወሐቢይ ወማ ባዕደው ሚን አልአብያት ከዚህ በኋላ ያሉ ቤቶችን አለቲ ያቺ መድሙን ውሃ ያካተተችዋ መድሙን ውሃ ማለት በውስጥ ያካተተችዋ ያካተተችዋ ተውጂህ ዱዓ ዱዓን ማቀጣጨት ወልዕያዝ ወልያዝ መጠበቅን መጠጋትን ኢለ ረሱሊ ሰለላሁ ዐለይሂ ወሰለም ወደ ነቢዩ ዐለይሂ ሰላቱ ወሰላም ያቀጣጨች የሆነችዋን የግጥም ቤት ቡሴሪ ጽፏል እንግዲህ ወጠለበ ከነቢዩ ፈልጓል ተፍሪጅል ኩሩባት ያለበት ኩሩባት ማለት ማለት ጭንቀቱ ምን እንዲልለት ፈረጃ እንዲያገኝለት ታፍሪጅ ማን ማለት ነፃ እንዲሆን ከጭንቀቱ ሚንሁ ከሱ ፊ አድየቂል ሐላት በጣም ነገሮች በጠበቡበት ጊዜ በነቢዩ አለይሂ ሰላቱ ወሰላም መወጣትን ፈለገ። ወአሸድ ሱዑባት በጣም ነገሮች የበረቱና ጭንቀት የሆኑ ጊዜና ናት። ሱዑባት ማለት ከባድ የሆነ ብርቱ ሲሆኑ ሱዑብ ሰዕብ ነው ይባላል። በጣም አስቸጋሪ ብርቱ ሲሆኑ ጭንቀቶች። አዎ ወደ ነቢዩ መጠጋትን ፈለገ። ወነስየ አላህ ዐዘ ወጀል ማንን ረሳ? አላህን ረሳ። ይሄ ምንድን ነው ግን ካላችሁ ወዛሊከ ይኩ አነ ሸይጣን ሰይጣን ዘየነ አስዋበ ሸላለመ ሊሃዘ ናዚም ለዚህ ገጣሚ ወሊአምሳሊሂ ለሱም መሰሎች ሱአ አመሊሂም መጥፎ ስራቸው ምን አለ ሸላለመላቸው። ፈአብሃረ ለሁም ለነሱ በይፋ ምርጥ ነው ብሎ አላቸው። ፈአብሃረ ለሁም ለነሱ ከፍ አድርጎ አሳያቸው። ለሁም هذا الغلو ይህንን ድንበር ማለፍን ፊ መضحኪ እሱም በማወደስ ላይ ማንም በማወደስ የአላህን መልእክተኛ ወኢን ካነ ሽርከን ሽርክ ወኢን ሽርከን አክበር ሽርከል አክበርን ቢሆን ፊ ቃሊቢ ሑቢሂ በሑባቸው ቃሊብ ውስጥ አስገባለት። በሱ አቅጣጫ ማለት ልቷ ቃሊቢ ሑቢ ማለት በሱ ውስጥ የሚካተት አይ የነቢዩ መውደድ የሚካተት ነው፣ በሱ ስር ነው አላቸውን ወተዕዚሚሂ እሱንም ከማራቅ ውስጥ የሚገባ ነው። አዎ ከሱ የሚካተት ነው አላቸው። ወአብሃረ ለሁም እነሱ በይፋ ወጣ። ትልቅ ስራ የሰራችሁት አብሃረ ማለት ማለት ምርጥ ስራ ነው ምናምን ብሎ በቃ ከፍ አድርጎ አሳያቸው ማለት ኢልቲዛሙ ሱና ሱናን አጥብቆ መያዝን ፊ አደሚል ጉሉዊ ቢሂ በነቢዩ ላይ ድንበር ባለማለፍ እኛውም ምን አይነት አያያዝ ነው ያለን? ድንበር ባለማለፍ የነቢዩን ሱና አጥብቀን ነው እያያዝን ያለ ነው አይደለም? ነው ኢንሻአላህ። ይሄንን ምን አደረገው? ፊ ቃሊቡ ቡግዲሂ እሳቸውን ከመጥላት የሚካተት ቃሊብ ማለት በዛ ውስጥ የሚካተት ነገር አደረገ። ቡግዲ ወተነቁሲ ነቢዩንም ምን ማድረግ ምን ማለት ነቢዩን ክብራቸውን መቀነስ ማዋረድ በሚለው በይፋ አሳያቸው። በቃ አንተ ሱናን አጥብቀ ስትይዝ እንደምን ያሳያል? አ ድንበር እረ የነቢዩን ሀቅ ማጓደለው ምናምን ይላል። እናንተ የነቢዩ ሙሀባ ልባችሁ ውስጥ ምንም የለም አይደል ይላል። የእሱ ሙሀባ ምንድን ነው? ሞሊድ ሲመጣ በአመት አንዴ ጣራ እስኪያልበው ድረስ እንጠጥ እያሉ እየዘለሉ መነሳት ነው እንዴ? ሽልላ እያሉ ይሄ ነው እንደ ሙሀባ በአመት አንዴ የነብዩ ሱና አንድም አታይበትም። ከፊቱ ጀምረ እስከ ስር ብታየው እንደው ፊቱ ላይም ፂሙን አንስቶ አክስቱን ነው የሚመስለው። ከስር ብታየው ምንም የነብዩ አሰር የለበትም። አንድ ካለባበሱ ግልጽ ነው። የመዛጋጃ መጥረጊያ ይመስል መሬትን እየጠረገ እየሄደ ግልጽ ነው። እያንዳንዱ አለባበሱ ይሄ ነው ነብዩን መውደድ። ግልጽ ነው። ይሄ ነው እንዴ ነብዩ መውደድ ማለት? ይሄ አይደለም መውደድ ማለት። ሎዱ ነው እንጂ እየሮጠ ያለው በአመት አንዴ ለምን ታምልጠን እቺ እንደው ስጋ ብሎ ማለት ነው። ሱብሃንአላህ ወያዕቡድ በጥነው ወቢልሐቂቃ በእውነታው ግን ሲታይ በእውነታው ሲታይ እነ ኢርቲካብ ምን ማለት መተግበር ማነሃ አንሁ ነቢዩ ከከለከሉት ሚነል ኢፍራጢ ድንበር ከማረፍ ፊ መድዒሂ እሳቸውን በማሞገስ ወተርኩ ሙታባዕቲሂ እሳቸውንም መከተል መተው ፊ አፍዓሊሂ በተግባሩ በንግግር ፊ አቅዋሊሂ በንግግሩም ወአፍዓሊሂ በተግባሩም ወዐደሙ ሪባ መውደድም ማስወገድ ቢሑክሚሂ በእሳቸው ምን ፍርድ ወተነቁሱል ሐቂቂ እውነተኛ ነብዩን ምን ማለት ማዋረድ ማለት ማሳነስ ማለት ይሄ ነው። ፈላ የሕሱሉ ተዕዚሙ ነብዩን ማላቅ ሊገኝ አይችልም። ተዕዚሙ ነብዩን ማላቅ ሊገኝ አይችልም። ወላ ተተሐቀቁ ሙሐበቲሂ እሳቸውንም መውደድ የሚባለው ሊረጋገጥ አይችልም። ኢላ ቢትባዒሂ እሳቸው ምን በማለት እንጂ ተመከተል እንጂ ብሎ ፊዳከ እያሉ በመጮ አይደለም። ግልጽ ነው። ሙሐባዎች እኮ ሊገለኝ ነው እያሉ በመጮ አይደለም። اتباعه ونصرة دينه ዲናቸውን በመነሰር ነው። وسنته የእሳቸውን ምን ሱና በመነሰር ነው የሚሆነው ነው وقد جاء በእርግጥ መጥቷል። حديث عبد الله ابن الشخير قال ብሏል انطلقت ተጓዝኩኝ مع وفد بني عامر ከበኒ ዓምር ወፍዶች ጋር ልኡካኖች ጋር አብሬ ተጓዝኩኝ አለ። የሆነ ጊዜ ልኡካኖች ሲመጡ አብሬያቸው ከልኡካኖቹ ጋር ሄድኩ። ወዴት ኢላ ኢላ ረሱል ኢላ ረሱል ሰለላሁ ዐለይሂ ወሰለም ወደ ነቢዩ ፈቁልና አልን ያው ልዑካኖች ሲመጡ እንግዲህ ያው ንጉሱን ያከብራሉ አይደል? ልዑካኖች ንጉስ ጋር ሲመጡ፣ አሁን ደግሞ ነብዩ ጋር ሲመጡ ልዑካኖች ነብዩ ጋር ሲደርሱ ምን አሉ? አንተ ሰይዱና፣ አንተ እኮ የበላያችን ነህ፣ ወብኑ ሰይዲና፣ የበላያችን ልጅ ነህ አሉ። ነብዩን እንግዲህ ያላቁ ነው አይደል? ግን በሐቂቃው ግን ነብዩ ሰይድ ናቸው አይደለም? ናም ሰይድ ናቸው፣ የብኑ ሰይድ ናቸው። አባታቸውም ሰይድ ነበር፣ የበላይ ነበር። አንተ አዋቂ ነበር። ፈቃለ ነብዩ ግን በቃ እንዲህ አይነት ሙገሳ ላቅ ላቅ ምን ያላቸው አያስደስታቸውም። ቀስ እያለ ሰው እንዳይንሸራተት ብለው አሰይዱ አላሁ ተባረከ ወተዓላ የመላይኮ ማን ነው? አላህ ነው አሉ። በቃ አልፈለጉት። በአቂቃው ግን ሰይድ ናቸዋል። ግን እቺ ነገር ጥሩ አይደለችም አሉና ተው ማለት ፈቁልና ብላን ወአፍደሉና እሺ በቃ የበላያችን ፈድለን በምን በልቅና ወአዕظሙና ከኛ ላቅ ያልከው ጠውለን በክብር ክብር ጠውለን ማለት ክብር ሊሆን ይችላል። ክብር ሲባል በሀብት ሊሆን ይችላል። በገንዘብ ሰው ክብር ያገኛል። ነብዩ ይህንንም ሲሏቸው ፈቃለ ብሏል ቁሉ ቢቀውሊኩም እንዴ እናንተ ሰዎች የመጣችሁበትን ንግግር በሉ እንጂ ተናገሩ። ምንድን ነው እንደዚህ ሌላ ሌላ ማውራት? አው ባዕደ ቀውሊኩም ወይ ከፊል ንግግራችሁ የምትናገሩትን ንግግር ተናገሩ። ምክንያቱም ልዑካም ሲመጣ ለሆነ ዓላማ ነው የመጣው። በቃ የምትናገሩትን ተናገሩ። ወላ የስተጅሪየነኩም ሸይጣን ሸይጣን ልዑካና ሸይጣን የሸይጣን ተላላኪ አድርጋ ምን ማለት ነው? ተላላኪ አድርጋችሁ ወላ የስተጅሪየነኩም ሸይጣን ሸይጣን ምን አያድርጋችሁ? መልእክተኛ አድርጋችሁ ገብታችኋል። መልእክተኛ እ ዝም ብሎ በቃ አይጫወትባችሁ። ወይም አንዳንዶች ምን ያሉ ዝም ብሎ አይንዳችሁ ነው። ገብተዋል ገብታችኋል። ዝም ብሎ በሚፈልገው የሚነዳችሁ መልእክተኛው አያድርጋችሁ። ሸይጣን እንግዲህ መልእክተኛ ነው፣ ወደዚህ ወደዚህ የሚያነሳው ማለት ነገ አያድርጋችሁ። رواه أبو داود بسند جيد ففي هذا الحديث በዚህ ሐዲስ እንግዲህ منع هؤلاء እነዚህን ከልክሏል ነብዩ አየቁሉ ለው አንተ ሰይዱና የሚለውን ከለከሉ وقال السيد تبارك وتعالى ونهاهم أن يقولوا أفضلنا فضلا وأعظمنا طولا የሚለውን ከለከሉ وذلك لأنه خشي عليهم الغلو ለምን ነብዩ ከለከሉ ጉሉውን ፈርተው ወከሪሃ አዩዋጂሁሁ ቢልመድህ ነቢዩን ፊት ለፊታቸው እንዲሞገሱ አልፈለጉም። አዩዋጂሁሁ ቢልመድህ በሙገሳ ፊት ለፊታቸው እንዲመጡ አልፈለጉም። ለምን? ፈዩፍዲ ቢሂም ኢለል ጉሉዊ ድንበር ወደ ማለፍ ስለሚያስጠጋቸው ወቃለ ብለዋሉ ላ የስተጅሪየነኩም ሸይጣን ግልጽ ነው ምን ማለት ነው አይ የተኺደኩም እንዳይዛችሁ ነው ጀሪየን ለሁ ለሱ ምን አድርጉ ምን ጀሪየን ምን ማለት ነው ተላላፊ ወልጀሪዩ ጀሪይ ማለት አረሱል ማለት ነው ረሱል ማለት ነው። ወልወኪል ወኪል ማለት ነው። ወኪል ወኪል ነው። ግልጽ ነው። ፈበየነ አብራሩ ነብዩ የሃዳ በዚህ አነ ሙዋጀሐቱል ማዲህ አሞጋሽን አነ ሙዋጀሐቱል ማዲህ የአሞጋሽ ፊት ለፊት መገናኘት ሊልመምዱህ ምን ለሚለው ለሚሞገሰው ቢልመድሒ በሙገሳ ወለው ቢማ ፊሂ ወለው ቢሆን እንኳን ቢማ ፊሂ ባለበት ነገር ግልጽ ነው። ነብዩ አሁን ያሉበት ተግባር ነው አይደል? ሰይድ ናቸው አይደሉ? ነው ያለበት ተግባርም ቢሆን በሚወደሰው ላይ ምን አመል ሸይጣን የሸይጣን ተግባር ነው። እዚህ ጋር አቡበክርን እዚህ ቁጭ አድርጌ የእሱን እንግዲህ ጥሩ ሞድለት ነገሮች አሉ። እሱን ግን ቁጭ አድርጌ ላጥከስ ምን ባደርገው ከባድ ነገር ነው። ጥሩ ያለበትም ይሁን ቀስ እያለ ወደ ሌላ ይወስዳል። ሊአነ ምክንያቱም ዛሊከ ይህ ዩሰቢቡ ሰበብ ይሆናል ተዓظሙ ልመንቡሕ የሚሞገተው አካል ምን እንዲ ተዓظሙ ውስጥ እንዲገባ ተዓظም ማለት ማለት እንዴ ከሁሉም በልጣለሁ ማለት ነው እንዴ ምናምን ይላል ይሞቀዋል በደንብ ገብቷቸዋል ተዓظም ተዓظም ገብቷቸዋል አዎ ከሁሉም በልጣለሁ እንዴ ከፍ እንዴ ምናምን ብሎ በቃ ሙቀት ይሰማዋል። በኋላ ግልጽ ነው። ሳይታወቅ ብርድ ይመጣዋል። ደግሞ ያ ነገር ግልጽ ነው። ሞቆት ሞቆት ማለት ነው። ወዛሊከ ይህ እንግዲህ ሚማ ዩናፊ የሚቃረን ነው ከማለት ተውሂድ የተውሂድን ሙሉእነትን ይቃረናል ከማ እንደሆነውላ አነው ቀድ ዩሰቢቡ ምክንያት ይሆናል ጉሉወል ማዲህ ጉሉወል ማዲህ ያሞጋሹ ድንበር ማለት ይኸው የመጀመሪያ የተከለከለበት የሚሞገሰው ሰውዬ ምን እንዳይል ነው እ እንዳይኮፈስ አይደል በቃ ለካ ትልቅ ነኝ ምናምን እያለ ራሱን ማለት ነው ግልጽ ነው ያለ አግባብ ሙቀት እንዳይፈጠርበት ነው ሁለተኛውስ አነው ቀድ ዩሰቢብ ጉሉው ወልማዲህ የአሞጋሹ ድንበር ማለት ሐታ ዩነዚለ አልመምዱህ ሐታ ዩነዚለ አልመምዱህ ሐታ ዩነዚለ ሲያሰፍረው ድረስ አልመምዱህ ምን ማለት መምዱህ ተሞጋሹን ማለት ነው። መንዚለተን ደረጃ ላይስተሂቋ የማይገባውን እንዳታሰፍሩ። የመጀመሪያው ከአቅሙ በላይ እንዳይሆንበት ነው። ይሄ ደግሞ እና ራሱን ከፍ ያደርጋል ነው አይደል ሁለተኛው ደግሞ አንተ ራስ ቀስ እያልክ የማይገባው ምናምን ደረጃ እየሰጠው ቁጭ እንዳታረገው ቀስ እያልክ ነው እሺ هذا وصلى الله على نبينا محمد وعلى آله وصحبه